የመጀመሪያው መጨረሻ ምዕራፍ 17 መኪናዬን ሁሌ ከማቆምበት አርሶ አደር ቤት ግቢ አቁሜ ወደ ቤተ ክርስቲያኑ አመራው። እንደተለመደው ዳገቱን ጨርሼ ከቤተ ክርስቲያኑ ደረስኩ። በስተ ሰሜን በኩል ባለው በር ሄጄ ተሳለምኩና በጉጉት ወደ አባ መዝገበ ስላሴ አመራው። ሁልጊዜም ስራ ከዜማ ጋር ወይም መጽሐፍትን በማንበብ ተጠምደው በዓታቸውን የማይለቁት አባ ግን በቦታው አልነበሩም። ለሰርክ ጸሎት ሄደው ይሆናል ብዬ ሰዓቴን ሳይ ገና አስር ሰዓት ተኩል አካባቢ ነው። ግራ ተጋባው። ልጠይቀው የምችለው ሰውን በአካባቢው አልነበረም። ከቤተ ክርስቲያኑ ደረጃ ሄድኩና ፊቴን ወደ ዕቃ ቤቱ ወደ አባ የሥራ ቦታ ዙሬ የመኝታ ቀረጢቴን ተደግፌ ጋደም አልኩ። ከፍተኛ ድካምና የቁስል ጥዝጣዜ ስለሚሰማኝ አይኔን ክድን አድርጌ ለማረፍ ሞከርኩ። ከአንድ ሰዓት በኋላ የሰው ኮቴ የሰማው መሰለኝና አይኔን ገልጬ ሳይ አባ መዝገበ ስላሴ ከቤተልሔሙ አቅጣጫ ወደ እኔ ሲመጡ አየኋቸው። ኮትሮ በተለየ ነጭ ቀሚስ ከነጭ አስኬማ ጋር ለብሰው በላዩ ላይ ነጭ ጋቢ ቀኝ እጃቸውን አውጥተው አጣፍተው ለብሰዋል። ኃይለ ጊዮርጊስ መጣ ልጅ አሉኝና እቅፍ አደረጉኝ። ቆይተው ከእቅፋቸው አወጡኝና በሁለት እጆቻቸው ትከሻዬን ይዘው የእኔ ልጅ ተሳካልህ አሉኝ ፈገግ ብለው። አሁን አባታችን እንደ ትእዛዛችሁ ከማህበረ ስላሴ ገዳም እጸ ሲና፣ ከአባ ጰንጠሌዮን ገዳም እጸ ሐርመት፣ ከይምርሃነ ክርስቶስ ደብር እጸ ተክህኖ ይዤ መጥቻለሁ አልኳቸው ፈገግ ብዬ። ድንቅ ነው የኔ ልጅ፣ ማለፊያ ተግባር ፈጸምክ፣ የመጀመሪያውን መጨረሻ በአግባቡ ተወጣ አሉና ራሴን አሻሹኝ። በልጾቹን ስጠኝ አሉ ቀጠሉና በላስቲክ የከተትኳቸውን የጠወለጉትን እጾች ከቦርሳ ያውጥቼ ሰጠኋቸው። መጣሁ ብለው እየተጣደፉ ወደ ቤተልሔሙ አቅጣጫ ሲሄዱ እንግዲህ ከእኔ ዘንድ የቀረ ነገር የለም ብዬ የሆነ እርካታ ተሰማኝና እፎይ ብዬ ጋደም አልኩ። አባ እንደሄዱ በዛው ሲዘገዩ ጊዜ መቀመጡ ሰለቸኝና ቤተ ክርስቲያኑን መዞር ጀመርኩ። የሆነ የህብረ ዜማ ድምፅ የሰማው ይመስለኝና ቆም እያልኩ ጆሮዎቼን አቃንቼ ለመስማት ስሞክር መልሶ ይጠፋል። ትንሽ ቆይቶ ደግሞ እንደገና የሰማው ይመስለኛል። በዚህ ሁኔታ ከቤተ ክርስቲያኑ የውስጠኛው ቅጽር አካባቢ ስንቀሳቀስ ቆይቼ ምሽቱ ሲቃረብ አባ መዝገበ ስላሴ ሲተሩኝ ሰማኋቸው። ከእቃ ቤቱ በር ላይ ቆመው አየኋቸውና ወደዚያው ሄድኩ። ፊታቸው ፈክቷል። የእኔ ልጅ ነገ ረፋዱ ላይ ባለፈው መሳሪያን ይዘህ ለማየት የሞከርክበት አካባቢ እንድትገኝ ተነግሯል። አሉና ብዙ ድካምና ወረድ በማሳለፍህ የደከመ ሰውነት ግን ምሽቱን ከዚህ አረፍ ብላ አሳልፍ፣ እራትም ተዘጋጅቶልሃል ብለው የተከደነ ሳህንና ትንሽ ማንቆርቆር ያሳዩኝ። እራትክን በልተህ ከላይ ውጣና ባለፈው ከተኛህበት አነጣጥፈህ ተኛ አሉኝ። እንዴ እርሶ የት ሊሄዱ ነው? አልኳቸው። እኔ ብርቱ ተግባር አለብኝ፣ ቢሆንም ከዚህ አካባቢ ነኝ አሉ። ታዲያ ለምን አብሬዎት መጥቼ አላግዞትም? ብዙም አልደከመኝም እኮ አልኩ። የሚከውኑትን ተግባራቸውን ለማወቅ ስለጓጓው ነበር እንጂ እንደ እውነቱ ከሆነ በጣም ደክሞኝ ነበር። አይ የሚታገዝ ነገር የለውም፣ ይልቁንም አፍክን ሻረውና አረፍ በልሂድ ብለውኝ ሄዱ። መኝታዬን ከላይኛው ደርብ ወጥቼ ካነጣጠፍኩ በኋላ ወደ ታች ወርጄ ከእቃ ቤቱ በረንዳ ቁጭ አልኩና የተቀመጠልኝን ሰሃን ከፍቼ በላው። ከማንቆርቆሪያው የሚበቃኝን ያክል ጥሩ የገብስ ጠላ ጠጣው። በምሽቱ ድባብ ራሴን ዘና ሳደርግ ቆይቼ ጥቅልል ብዬ ተኛው። ጠዋት ስነቃ ፀሐይ ወጥታለች። ተነስቼ ቤተ ክርስቲያኑ ስደርስ ስርዓተ ቅዳሴው ማለቂያ ላይ መሆኑን ተረዳው። ከውጭ ቆሜ ስርዓተ ቅዳሴው ሲጠናቀቅ ወደ ውስጥ ገብቼ ከቅድስቱ መግቢያ ላይ በግንባሬ ተደፍቼ ጸሎት አድርሼ ቀና ብዬ አካባቢውን ስቃኝ ከአካባቢው ምዕመናን በተጨማሪ በርካታ መነኮሳት መኖራቸውን ተረዳው። አሁን ድብብቆሽ የለም። በተዘጋ በር አጮልቄ ለማየት የምሞክርበትም ምክንያት የለም። ከተቀጠርኩበት ቦታ እጄ ከመጠበቅ ውጪ ምንም ነገር አያስፈልግም አልኩና ከቤተ ክርስቲያኑ ወጥቼ የሰሜኑን አቅጣጫ ተከትዬ የድንጋዩን ካብ አልፌ ኮምፓሳችን ወደ ተርገበገበበት በፊት መልካም ወደ አንቀላፋበት በኋላም እኔ በድንገት ወደ ተኛውበት ስፍራ መራው። ዙሪያውን ቃኘሁት፣ አዲስ ነገር የለም። በፕሮፌሰር ኮሊን የእይታ መሳሪያ ለማየት ስሞክር ሙሉ ነጭ ጭጋግ ተሞልቶ የነበረው ማራኪ ደን በአድናቆት እያየሁት ቆምኩ። የፀሐይ ጨረር በረጃጅሞቹ ዕድሜ ጠገብ ዛፎች ቅርንጫፍ ተፈነጣጥቆ ልዩ ህብረ ቀለማት ሰርቶ ለደኑ ግርማ ተጨማሪ ውበት ሰጥቶታል። ከኔ እይታ ውጪ የሆነውን አስደናቂ ምስጢር አስታውሼ ዝም ብዬ ማነብነበኝ ቀጠልኩ። መካነ ስውራን፣ መካነ ሀርመት፣ ጥልቅ ምስጢር የከበረ እውቀት የኛ ሲሆን ከኛ የተሰወረ ከቁሳዊ ሳይንስ በላይ ሆኖ ራሱን ያስከበረ ተፈጥሮን ያገበረ አንተን እረዳ ዘንድ በማህበረ ስላሴ ገዳም እግሬ የተላጠው በሊማሊሞ ጥምዝምዝ በተከዜ በረሃ የወረድኩት በይምርሃነ ክርስቶስ ገደል የተንከባለልኩት ሲመዘን ኢምንት እንደሆነ እረዳለሁ። ጄምስ ብሩስ በበረሃ የቃተተው፣ ጆርጅ ዊልሃም ሸምፐር ከሀገሩ እንደወጣ የቀረው ከዚህ ድንቅ ምስጢር ፍንጣቂ ለመቋደስ እንደሆነ ዘግይቼ የተረዳው ደካማ አሳሽ እንደሆንኩም አውቃለሁ። በምን ስራዬ፣ እንዴት ባለው እውቀቴ፣ በየትኛው ንጽህናዬ፣ መቼ ባሳደግኩት እምነቴ የመሰውሪያውን የብርሃን ግድግዳ አልፋለሁ እያልኩ ስደነቅ የሰው ዳና ሰማሁና ዞር አልኩ። ከቤተ ክርስቲያኑ አቅጣጫ ነጫጭ የለበሱ መነኮሳት ሲመጡ ተመለከትኩና ልቤ ወከክ እየቀረቡኝ ሲመጡና መልካቸውን ማስተዋል ስጀምር በአድናቆት አፌን ከፍቼ ቀረው። የዋግንና የላስታን ተራሮችን አብረውኝ ያቋረጡት አባ ወልደ አረጋዊ፣ የማህበረ ስላሴ ገዳሙ አባ ኪዳነ ማርያም፣ የአቡነ እንድሪያስ ዋሻው አባ ብርሃነ መስቀልና ሌሎችም በአባ መዝገበ ሥላሴ መሪነት በግርማ ካለውበት ደረሱ። መደነቄ ገዝፎ አእምሮዬ በሰማያት እየተንሳፈፈ እያለ አድናቆቴን ወደ ድንጋጤና ልዩ ስሜት የከተተው ግን ከመካከላቸው በዕድሜ ያነሰው ሰው ነበር። ጥቁር የምንኩስና ቀሚስ ለብሶ ወገቡ ላይ በሰፊ መታጠቂያ ታጥቆ ራሱ ላይ በነጭ ሻሽ የተሸፈነ የአመክሮ የምንኩስና አስኬማ ወይም ቆብ የደፋ ደረቱ ላይ የሚያበራ መስቀል ያነገተ ከራሱ ጀምሮ ነጭ ነጠላ ትከሻው ላይ ደርቦ በሁለት እጆቹ ደረቱ ላይ አጣብቆ ያዘው ሰው ነበር። ሳላውቀው እንባ በዓይኖቼ የሞላና ዶክተር ክብረ በዓል ብዬ ጮኩ። ከእንግዲህ አባ ማዕዛ ቅዱሳን ይባላሉ አሉኝ አባ ወልደ አረጋዊ ፈገግ ብለው። በአግባቡ የሰማኋቸው አልመሰለኝም። ለምን ለምን ደበከኝ አልኩ እየተወራጨው። ወንድማማችነታችን የእውነት ፍቅራችንም ከልብ አልነበረም? ሁሉንም ምስጢሬን ስነግር ለምን ይህን ትልቅ ውሳኔ እንደበከኝ አላስተዋልኩትም። ደግሞም ራሴን ማመን አልቻልኩም እንጂ ማህበረ ስላሴ ገዳምን በአቋራጭ ቀድመህ ደርሰህ ከመናኞቹ ቤት አይቼህ ነበር። አላስተዋልኩትም እንጂ በሚሄድበት ሁሉ ወይ ከፊቴ አለዚያም ከኋላዬ ነበርክ። ግን ለምን ሸሸከኝ? ለምን አልነገርከኝም? አልኩት። ብቻ እንደ እብድ ነው ያደረገኝ። ኡኡ ብዬ ማልቀስም ቃጣኝ። በተለመደው ፈገግታው ታጅቦ በእርጋታ ወንድም ሲሳይ፣ በወንድማማችነታችን መሀል የተለወጠ ነገር የለም። ይሁን እንጂ እጅግ የምወድህ ባልንጀራዬ ብትሆንም አለና በእጁ እራሱ ላይ ያለውን የምንኩስና ቆብ እያሳየ አንተ ለዚች ሚስት አጅታም ለሰርጉ ሚዜ መሆን ስለማትችል ነው አለኝ። አሁን ልክ ነህ። በዚህ ውጥንቅጥና አሰልቻለም በጉጉትና በውረት እየተናጥኩ እንድኖር ለስጋ የተሸጥኩ ሰው ነኝ። አልኩና ሐዘን በተቀላቀለው ፈገግታ ውስጥ ሆኜ እሺ ይሁን ዶክተር አባ መዓዛ ቅዱሳን አልኩት ወደ ልቤ ተመልሼ። ከሐር ተሰርቶ በወርቅ የተከፈፈ ቀሚስ የለበሰውን ሰው በነሐስ ያጌጠ የአቡጀዴ ለምድ አትደርብበት፣ አባ መዓዛ ቅዱሳን ብቻ በቂ ነው አሉኝ ፈገግ ብለው የማኅበረ ሥላሴው አባ ኪዳነ ማርያም። የጀመርነው የምርምር ስራችን ለሀገራችን ልናበረክተው የተነጋገር ነው ልቤን ያነሳሳ ሁሉ ከእንግዲህ ቀረ ማለት ነው አልኩት። የስጋ ፍቃዴን በነጻነት ምርጫ የተውኩት እንጂ የዚህ ዓለም ተልእኮዬንና የምርምር ስራዬን ተውኩት ማለት እኮ አይደለም። እንዲያውም የምርምር ስራችንን በትጋትና በትብብር በጥልቀት እንቀጥላለን። እኔ እናንተ በአንድ ቀንበር የምንጠመድ አንድ ሞፈር የምንስብ ጥንድ በሬዎች እንሆናለን ሲለኝ ኢትዮጵያዊው ግሪጎር መንደል አልኩት። የጄኔቲክ ወይም ዘረመል ሳይንስ አባት ሊቁ ኦስትሪያዊ መነኩሴ ትዝ ብሎኝ ፈገግ አለና ትከሻዬን ይዞ በሙያችን የሀገራችንን የስነ ምህዳርና የስነ ህይወት ሚስጥር በጥልቀት እንመራመርበታለን። በዚህ የምርምር ስራችን ደግሞ ድካማችንና አገልግሎታችን ለዚች ውድ እናት ሀገራችን በመሆኑ ምን ያክል ተከፈለን፣ ማንስ አመሰገንን፣ የትኛው ሚዲያ ስማችንን ጠራን የሚለው አያሳስበንም። ሀገራችንን ከልብ ስለምንወድ ከጉስቁልኗ ይልቅ ውበቷ፣ ከችግሮቿ ይልቅ በረከቶቿ ጎልተው ይታዩናል። ከፖለቲከኞቻችን ግብዝነት ይልቅ ሰፊው ምስኪን ህዝብ ጎልቶ ይታየናል። በታሪክ አጋጣሚ በራሳችን ወንድሞች ግፍና መከራ ቢደርስብንም የአንድ እናት ልጆች በመሆናችን የሚያመረቅዝ ቂም በልባችን የለም። ይልቁንም ሁላችንም የሚያነጻውን የይቅርታ መንፈስ ለወደፊቱ የጋራ ተስፋችን እንድናስብ ይገፋፋናል እንጂ ፍትህን የሚፈጥረው ፍቅርና ይቅርታ እንጂ በረጅም ጥፍር መቦጫጨር አይደለምና ሀገራችን ስንል ደግሞ ህዝቦቿ፣ ባህሏ፣ ሃይማኖቷ፣ ታሪኳ፣ ወንዞቿና ተራሮቿ፣ አፈርና ውሃው፣ እጽዋቶቹና እንስሳቶቿ በአጠቃላይ ዳር ድንበሯ ማለታችን ነው። ስለዚህም ነገር ፈጣሪ እናመሰግነዋለን። ኢትዮጵያዊ እንሆን ዘንድ በኢትዮጵያ ምድር እንድንወለድ የፈቀድክ አምላካችን ሆይ እናመሰግንሃለን እንለዋለን። አለኝ በዙሪያችን ያሉት ሁሉ በአዎንታ ራሳቸውን ሲነቀንቁ ይታዩ ነበር። ይህን እየተነጋገርን እያለን ግርማ ሞገሳቸው የከበደ ረዘም ያሉ አዛውንት መነኩሴ ከወደ ደኑ አካባቢ ብቅ ሲሉ ሁሉም በአክብሮት ራሳቸውን ዝቅ እያደረጉ በመስቀላቸው ተሳለሙ። የሆነ ብርሃን የከበባቸው ይመስላል። አንዳች ነገር ገፋፋኝና ከእግራቸው ስር ወደቅኩ። ትከሻዬን ይዘው ቀና አደረጉኝና በመስቀል አሳልመው ግንባሬን ሳማ አደረጉኝ። መላ ሰውነታቸው እጣን እጣን ይሸታል። ቢጫ የመናንያን ልብስ ቀኝ እጃቸውን አውጥተው አጣፍተዋል። ከወገባቸው በላይ ትከሻቸው ላይ በከፊል ልብስ አልለበሱም። የፊታቸውና የትከሻቸው ቆዳ ቀለም የቀይ ዳማ የሚባል ሲሆን የፊታቸው ቆዳ አይናቸው አካባቢ ከመሸብሸቡ በስተቀር በምቾት የሚኖሩ እንጂ በምናኔ ያሉ አይመስልም። የምንኩስና ቆባቸው በሰሌን ተሰርቶ በቆዳ የተለበደ ነው። ከምንኩስና ቆባቸው አምልጦ የወጣው ጥጥ መሳያው ጸጉራቸው ከትከሻቸው ላይ እንደ ሐረግ ተጠማዞ ተኝቷል። የፊታቸው ጺም እንዲሁ ረጅም ሪዝ ሆኖ አንገታቸውን ሸፍኖታል። ደረታቸው ላይ የመባረኪያ መስቀል ያንጠለጠሉ ሲሆን ቀኝ እጃቸው ላይ እስከ ክንዳቸው ድረስ ከእንጨት የተሰራ መቁጠሪያ ተጠምጥሞበታል። በእጃቸው ለአባ መዝገበ ስላሴ የሰጧቸውን የእጾቹን ቅርንጫፎች ይዘዋቸዋል። የገረመኝ ነገር ግን እኔ ስሰጣቸው እንደ ጦለጉት ሳይሆን ፍጹም ለምልመው ነበር። የፊታቸው ጸዳል፣ የሚለግሱት የትህትና ፈገግታ አንዳች መግነጢሳዊ ኃይል ያለው ቢሆንም ግርማቸው ደግሞ ያሸብራል። አባ መዓዛ ቅዱሳን ወደ ጆሮዬ ጠጋ ብሎ በለሆሳስ በፍጹም ስውራኖቹና በእኛ መካከል ያሉት አባት ናቸው። በዚህ ወቅት ልታገኝ የምትችለው እኒህን ታላቅ አባት ነው። የምትፈልገውን መጠየቅ ትችላለህ አለኝ። ፈዝዤ እንደቆምኩ ፈገግ አሉና የእኔ ልጅ ቃላችንን አክብረህ ትእዛዛችንን በድካም ስለፈጸምክ የእግዚአብሔር ፍቃድ ይሁንልህ አሉና የሆነ ሆነና ያን ሁሉ ድካም ደክመህ ትእዛዛችንን የፈጸምከው ምስጢራችንን ለማወቅ ባለህ ጉጉት ነው ወይስ የዕድሜ ማጠር አሳስቶህ አሉኝ። ንግግራቸው አይጠገብም። ምንም መልስ አልሰጣቸው ዝም ብለው ቢናገሩ ነፍሴ እንዴት በለመለመች። እንደ እውነቱ ከሆነ ምስጢራቸውን የማወቅ ጉጉቴ በየቀኑ እየደበዘዘ መጥቶ አሁን ፍላጎቱ ያለኝ አይመስልም። አባታችን ሞትን የፈራው መሰለኝ አልኳቸው። እውነት አልሄኔ ልጅ። ይሁንና ሞት ብትፈራውም ብትንቀውም የማይቀር ዕዳ ወይም መንገድ ነው። የዕድሜህ ማጠር ወይም መርዘም አያስጨንቅህ የፈጣሪ ፍቃድ ነውና፣ ይልቁንም በተሰጠች እያንዳንዷ ቀን በመልካምና በደስታ ለመኖር ስጋህን ተጠንቀቀው፣ ነፍስህን ቁጠራት፣ እምነትህንም ጠንቅቀው አሉና ቀጠሉ። እኔ ብቻ ሳልሆን ሁሉም በተመስጦ እያዳመጡ ነበር። ኢትዮጵያዊነት በአምስት አምዶች የታነጸ መኖር ያልፍኝ ነው። ጥልቅና ሰፊ እውቀት፣ መዛል የሌለበት ትጋት፣ በትዕግስት የታሸ ጀግንነት፣ እርኩሰት የሌለበት ቅድስና፣ ግብዝነት የሌለበት ሚስጥራዊ ህይወት ነው ኢትዮጵያዊነት። የሚስጥር ሙዳ ይሁን እንጂ የእሳት ማንደጃ ወናፍ አትሁን። ሰዎች ሊሰሙ በሚችሉበት ችሎታቸውና ፍላጎታቸው መጠን ብቻ ተናገር። ቁጥብ እንጂ ዝርው አትሁን። ለእውቀት ትጋ። በከፊል በተረዳኸው ነገር ራስክ እንደ አዋቂ አትቁጠር። በከፊል ከማወቅ አለማወቅ ይሻላል። ስራ ስትሰራ ደግሞ ነገ ትቼው ለምሞተው ወይም ብሰራ የሚጠቀመው ሌላ ነው በሚል ተስፋ ቢስ ሆነህ ሳይሆን ዘላለም እንደምትኖር ያክል በመትጋት ነው። ትጋት ጥሩ ነው። ችኮላህ ግን ውጤት አያመጣም። በችኮላ መስራትና በፍጥነት መስራት የተለያዩ ናቸው። እርኩሰት የእውቀትና የስልጣኔ መግለጫ አይደለምና ማንነትን፣ ሰብአዊ ክብርን ከሚያጎድፉ ተግባራት መታቀብህን ገንዘብ አድርግ። እናም በየዕለቱ በኑሮህ ጠንቃቃ ሁን። ያለ ጸጸት ነገን ለመኖር ዛሬን በቁም ነገር አሳልፍ። ውሳኔዎችህ ትክክለኛ መሆናቸውን መርምር። ልክ እንደገና ህይወትን የመኖር እድል ቢኖርህ ወይም እንደገና የመወለድ እድል ቢኖርህ ደግመህ የምትኖረውና ለማከናወን የምትመርጠውን አይነት ህይወት ለመኖር ሞክር። እንዲህ ያለ ጥያቄ ብጠይቅህ መልስህ ምንድን ይሆን? እንደገና የመወለድ ምርጫ ቢኖርህ ኢትዮጵያ ውስጥ ኢትዮጵያዊ የሆነ ለመወለድ ትመርጥ አለህ? የያዝከውንስ ሙያ በድጋሚ ትመርጦ አለህ? ያገባህትን ሚስትስ እንደገና ታገባታለህ ወይስ መነኩሴ ከሆንክ እንደገና የምንኩስና ህይወትን ትደግሟለህ? አሉና እጾቹን ወደ አፍንጫቸው አስጠግተው እንደ ማሽተት አደረጉና ተመራማሪ ማለት የሁሉን ምስጢር የሚፈታ ማለት አይደለም። ምርምር ሁሉን ነገር ለማወቅ ብቻ አይደለም። ከአንተ አቅም በላይ የሆኑ ነገር መኖሩንም ከምትገነዘበው ጥበብ በላይ የመጠቀ ኩነት መኖሩን ማወቅ በራሱ የምርምር ውጤት ነው። የእኔ ልጅ በምዕራቡ ዓለም በቀሰምከው እውቀት ብቻ የሚፈታ ችግር የሚደረስበት ምስጢር የለም። በምንም መልኩ አሁን ባለ እውቀት ልትረዳውም ልትገልጸውም የማትችል ጥበብ አለ። በድንገት መታችሁ በድንገት የምትረዱት ነገር አይኖርም። የምዕራቡ ዓለም ሳይንስና ጥበብ መልካም ቢሆንም አልፋና ኦሜጋ አድርጋ አትውሰደው። በሀገርህ እንደ ዘበት አልፈው የርከው የጠለቀ እውቀት እንዳለ አስተውል። እዚህ ቦታ አሁን በአንተና በባልደረቦች እሳቤ ብቻ የሚተነተን ሳይንሳዊ ምስጢርና ቁሳዊ ቀመር ያለ አይምሰልህ። ብንፈቅድልህ እንኳን በቃ በግልጽ ብታየውም ልታየው ከምትችለው ነገር በእምነት በፍቅርና በተስፋ ፈጣሪያቸውን የሚያመልኩ ሰዎችንና ለጊዜው ከአንተ መረዳትና አመክንዮ ውጭ የሆኑ የሀገር ተስፋ የሚሆኑ ድርጊቶችን ይሆናል። እናንተ ዓለሙ ሁሉ አላችሁ፣ እኛ ደግሞ ይህች ቁራጭ የደን ለምለም ስፍራ የሰላም ደሴት አለችን። ፈጣሪን በጸሎት እናመሰግንበታለን። ንግግራቸው ጠንከር ያሉ ቃላትን ቢይዝም የመደመጥ ውበት አለው። የምትፎካከሩበትን ሲያሻችሁ የምትወዷትንና የምታወድሷትን ስትፈልጉ ደግሞ የምታዋረዷትን በለስ ሲቀናችሁ ከላይ ሆናችሁ ስትረግጡ ሌላ ጊዜ በተራችሁ ከስር ሆናችሁ ስትታሹ የምትኖርባትን ሀገራችንን የትጋትና የበረከት ምድር መሆኗ ይገለጽ ዘንድ ከራሳችን ላይ ያራቅነውን ጸጋ እንጎናጸፍ ዘንድ ፈጣሪ ለተስፋው የሰነፈውን ልባችንን ያነሳሳው ዘንድ የመከራችን ፍጻሜ ቀርብ ዘንድ የሰጠንን እናስተውለበት ዘንድ ህሊናችንን በብርሃኑ እንዲሞላው በዚህ ቦታ እንለምነዋለን። የተቃናውንና የተረሳውን ጥበባችንን የሚፈልገው ትውልድ እስኪመጣ ድረስ በእምነት አደራችንን በአርምሞ የምንጠብቅበት ስፍራ ነውና ከዚህ በላይ አትዳፈረው አሉ። በዚህ መካከል እምባዬ በአይኔ ሞላና ድንገት ለምን ትሰውሩብናላችሁ? ለምን አብራችሁን ሆናችሁ ከጎናችን ቆማችሁ አትባርኩንም? ለምን ኑሮ ዳገት ሀገራችን ውስጥ መኖር መረገም፣ መሰደድ በረከት እስኪመስለን ድረስ ስናጣ የምናገኝ ስናገኝ የምናጣ አልመስለን ብሎ ራያተን ስንከሽፍ እንዴት እናንተን ፈጣሪም ዝም አላችሁን? አልኳቸው በምሬት የፈጣሪን ወኪል ያገኘው መሰለኝና ብሶቴን ከእንባዬ ጋር ገነፈልኩ። የበለጠ ፈገግ ብለው በተለመደው የነሐሴ ካፊያ በሚመስለው ለስላሳው ድምፃቸው ቀጠሉ። እኛ አልተሰወርንም፣ ይልቁንም የተሰወራችሁት እናንተ ናችሁ። ላለፉት በርካታ ዓመታት በተለያየ አቅጣጫ ተጉዘናል። እናም ከመራራቃችን የተነሳ መታየት አልቻልን ይሆናል። እናንተ አሻግራችሁ ማዶ ማዶ ብቻ ስለምታዩ እኛን እንደ ወግ አጥባቂ ራሳችሁ እንደ ነጻ ሰው፣ እኛን እንደ ኋላ ቀር ራሳችሁ እንደ ተራማጅ፣ እኛን እንደ ደናቁርት ራሳችሁ እንደ ሳይንሳዊ ጥበበኞች፣ እኛን የኋላ ታሪክ ናፋቂ ራሳችሁን ባለራዕይ አድርጋችሁ የማይወዷችሁን ወዳችሁ የማያከብሯችሁን አክብራችሁ ራሳችሁን ሳይሆን ሌላውን መስላችሁ ከሀገራችሁ ራሳችሁን የሰወራችሁ አንተና መሰሎች ናችሁ። ከዚህ ደንዝዛችሁ ማዶ ስትሄዱ ለስራ ትሾራላችሁ። ከዚህ ስሙን ለመጥራት የምትጸየፉትን ስራ በባዕዳን ሀገር ሲሆን በእጅ በእግራችሁ ቀን ተሌት ትሰሩታላችሁ። አንድ ጊዜ ምዕራባውያን፣ ሌላ ጊዜ ምስራቃውያን አኝኮ የጣሉትን የፍልስፍና አገዳ እያላመጣችሁ ጉራማይሌውን ሸውራራ እሳቢያችሁን በግብዝነት ህዝባችሁ ላይ ታቀረሻላችሁ። ስለሆነም በሀገራችሁ የተሰወራችሁ እናንተ እንጂ እኛ አይደለንም። በዚህ የተነሳ በእርግጥ አንተያይም አሉ። ንግግራቸው ከነሐሴ ካፊያነት ወደ ሐምሌ ዶፍነት የተለወጠ መሰለኝ። አባ ግን ቀጠሉ። እኛማ ሀገራችንን መስለን ሀገራችንን ወደን ተስፋችንን በፈጣሪና በሀገራችን አድርገን አፈርና ውሃውን ጠብቀን በእጽዋቶቿ ውስጥ ደስ ብሎን እንኖራለን፣ ተስፋችን ከእኛ ጋር ነውና አሉና የእኔ ልጅ ይልቁንም ፈጣሪ ለምን አይሰማንም ሳይሆን ለምን አንሰማውም፣ ፈጣሪ ለምን አይባርከንም ሳይሆን ለምን በረከታችንን አናውቅም ማለትን ተማሩ። ለምን ተሆን አይደለም ለምን ተው ነው በሉ። ለምን የብልጽግናን ቁልፍ ደበቀብን ሳይሆን ለምን ችሎታችንን ስንፍና ጉድጓድ ውስጥ ቀበርን፣ አቅማችንን ለምን በልግመት ስልቻ ከተት ነው በሉ። ሌላውን መስላችሁ ሳይሆን ራሳችሁን ሆናችሁ ለማደግ ሞክሩ፣ ያን ጊዜ ከእኛ ጋር በግልጥ እንተያይ ይሆናል ሲሉኝ የሚናገሩትን የጥያቄን መልስ ከማስተዋል ይልቅ ልቤ ወደ መማረኳ ዘነበለና አባታችን እባኮ የህሊና ሰላምና እረፍት አገኝ ዘንድ ቀሪ ዘመን የተባረከ ይሆን ዘንድ እኔም ከእናንተ ጋር አብሬ እንዲሄድ ፍቀዱልኝ አልኳቸው። እንባዬ ግን ዝም ብሎ ይፈሳል። ፈገግ አሉና ዓለሙንና ብልጽግናውን ማግኘት እየቻልክ በፍቃድህ ንቀ ስትተወው ለነፍስ ያደላህ ጽድቅን የምትሻ በመሆኑ መልካም ቢሆንም እየፈለግከው ግን አለማግኘትህ ወይም አለመቻልህ ድክመት ይሆናል። በዚህች ውብና ድንቅ አገር ተፈጥረ የአርባ ቀን እድልን ማማረር ሰብአዊ ስንፍና እንጂ የአምላክ እርግማን አይደለም። በተስፋ መቁረጥና በአቅመቢስነት በቀቢስ ተስፋ ወደዚህ ስፍራ ልትመጣ አይገባም። ዓለሙንም አምሮቱንም ማድረጉንም አለማድረጉንም ሁሉንም በችሎታ መናቅ አሸናፊነት ነው። ከዚህ ያሉት ሁሉ ስጋቸውንም ዓለሙንም አሸንፈው ሲያበቃ ድሉን የናቁ ናቸው። ቀጠሉኝ እየተጠጉ አንተ ግን ገና ነህ። ይህ ቦታ ደግሞ የድል ፈላጊዎች ቦታ ሳይሆን የድል አድራጊዎች፣ የሰላም ናፋቂዎች ሳይሆን የሰላም ሰዎች መኖሪያ የትጓሃን ስፍራ ነው። አንተ ደግሞ ከዚህ ደረጃ የደረስክ አይመስልም። ያላሳደግካቸው ልጆች በቃል ኪዳን የምትጠብቅህ ሚስት ጀምረህ ላጠናክከው ብዙ ስራ ያለብህ ሰው ነህና ሀሳብህ የተበተነ ምኞትህም የበዛ ፍለጋህ ላለቀ ባተሌ ነህና በዚህ ህይወት ትማረክ ዘንድ ደግሞ አንተ የተዘጋጀ አትመስልም፣ ገና ብዙ የምትፈልጋቸው ነገሮች አሉሁና ብለው እጃቸውን ሲዘረጉልኝ አባ ወልደ አረጋዊ የተንበርከክ ምልክት አሳዩኝ። የመሰናበቻ ጸሎት መሆኑ ስለገባኝ ከእግራቸው ስር ተንበረከኩ። ቀጠሉና ለምን እጾቹ እንድታመጣ እንደፈለግን ብርቱ ሚስጥር ነውና ወንድም አባ መዓዛ ቅዱሳን ወደፊት ይነግርሃልና በልብህ ጠብቀው። በእምነትህና በትጋትህ ልክ የሥራ ድርሻ ይኖረሃል! ፈጣሪ ምሕረቱንና ጸጋውን ያብዛልህ፣ ወላዲት አምላክ አትለየህ ብለው ትከሻዬ ላይ በግራ እጃቸው ማጣፊያቸው ስር ይዘውት የነበረውን ምርኩዛቸውን ጣል ሲያደርጉብኝ በቀስታ ልቤን ጉትት አድርጎ ሲወስደኝና ራሴን ለመሳት ሲከችለኝ ታወቀኝ። አይኖቼ የቀስተ ደመና ቀለማትን ከደኑ ላይ የሚያዩ መሰለኝ። እናም ለራሴ እንዲያልኩ ይመስለኛል እኔ ሊቀ ነቢያት ሙሴን አይደለው። ሳልታመም አልሞት፣ ሳልሞት ነፍሴ አይወጣ፣ መቃብሬን ሰዎች ሳይቆፍሩት አልቀበር። ምን ያክል ሰዓት እንደቆየው አላውቅም። ደስ የሚል የሰላም እንቅልፍ ወስዶት እንደቆየ ሰው ከድካምና ከቁስል ጥዝጣዜ ስሜት ነጻ ሆኜ የተነሳው ከዚህ በፊት ተሰምቶኝ የማያውቅ የሆነ ብሩህ ስሜት እየተሰማኝ እንደሆነ ይታወቀኛል። ቀና ብዬ ሳይ ዶክተር ማግዳሊና ሲንቀሳቀስ ያየችው ባለ ግርማ ሞገሱ የሎል ዛፍ ስር ነኝ። ከዚህ በፊት ያላስተዋልኩት የጸሎት መቁጠሪያ ተንጠልጥሎበታል። የቅዱሳኑን ምስጢር የምትከድን አፈርና ውሃውን የምትጠብቅ የእንስሳትና የአእዋፋቱ መጠለያ የገዳማትና የአድባራቱ ሞገስ ቅዱስ ፍጥረት ሆይ አንተን ሊቆርጥ ምሳር የሚስል እንዴት የተረገመ ነው አልኩና ተነስቼ እንደ ሰው አቀፍኩት። የሆነ ሰላም እንደ ውሃ ሙላት ከራስ ጸጉሬ እስከ እግር ጥፍሬ ሲያላብሰኝ ታወቀኝ። እንዲህ ያለ ሰላም በገንዘብም በእውቀትም በሹመትም በውርስም በገጸ በረከትም የሚገኝ አይመስለኝም። ቢሆን ኖሮ ቀደም ብዬ አውቀው ነበር። ወፎች ይዘምራሉ፣ ጦጣዎች ያሽካካሉ፣ የዛፎች ቅርንጫፍ በነፋስ ሽውታ እንደ ጽናጽን ይንሿሿል። እንደ ከዚህ ቀደሙ ድምፅ የሚያስበረግገኝ ሳይሆን በሆነ ጣዕምና ኅብረ ዝማሬ ለሰላሜ ማጀቢያ የሚያሸበሽውልኝ መሰለኝ። ስለ ብዙ ነገር ፈጣሪን ማመስገን የሚገባኝ ቢሆንም በዚች ምስጢራዊትና ቅድስት ሀገር እንድኖር የፈቀደልኝ መሆኑን ሳስብ ካደረግክልኝ ነገር ውጪ ሌላ ሊያደርግልኝ የሚገባው ያላደረገልኝ ምን አለ ግን አምላኬ አልኩ። እጄን ከዛፉ አላቅቄ ዞር ብዬ ልራመድ ስል የተጠቀለለ ብራና የው ለእኔ መሆኑ ገባኝና ገልጬ ሳየው በግልጽ ፊደላት ኢትከስት ወኢትነግር ስመ ዝጎራ እስመ ኮነ መካነ ሁከት ወንጎርጓር ዘእንበለ መካነ ጸሎት ወአርምሞ። ይህ ተራራ የጸሎትና የአርምሞ እንጂ የግርግርና የወረት አይደለምና ስሙን አትግለጸው እንደማለት ነው። ከእንግዲህ ትእዛዛችሁን የምጥስ እኔ ማነኝ? እንደ ቃላችሁ ይሁን። ተፈጸመ። ዝጎራ በዶክተር አለማየሁ ዋሴ እሸቴ ነሐሴ 2008 ዓ.ም የህትመት ቦታ ህትመት Far East Trading ኃላፊነቱ የተወሰነ የግል ማህበር ለደራሲው ለዶክተር አለማየሁ ዋሴ እሸቴ አስተያየት ለመላክ በኢሜይል አካውንት እመጓ 2015 at Gmail dot com ዝጎራ በዶክተር አለማየሁ ዋሴ እሸቴ ባህር ዳር ኢትዮጵያ ነሐሴ 2008 ዓ.ም